Thank you. ሌሊቱ ከሀያ ጊዜ በላይ ተደራርቦ የደረሰብኝን ግፍና በደል እንዲሁም መከራና ደይን በማስመልከት ሞቼም እኖራለሁ የሚል ልዩና ከባድ ግጥም እንዳዘጋጅ ተገድጄ ነበር። በማምንባቸው እምነቶቼ የደረሱብኝ በደሎች መሆናቸውን ባውቅም በአንድ ግለሰብ ላይ ብቻ ያን ያህል ተጭነው መፈጸማቸው ሁልጊዜ ከማሳዘን አልፎ አቃጥሎኛልም። በየትኛውም ሰው ላይ በግል የፈጸምኩት በደል እንደሌለ ባውቅም ያን ያህል መከራና ፍዳ ሊፈጸምብኝ በመቻሉ ምን ጊዜም ሲገርመኝ የሚኖር ትንግርት ነው። ያንንም ሞቼም እኖራለሁ የሚለውን አሳዛኝ ግጥሜን ጊዜው በአደባባይ ከማውጣት ተቆጥቤያለሁ። እንደዚያም ያደረጉበት ዋና ምክንያት ደባ የፈጸሙብኝ ጠላቶች በመጋለጣቸው የባሰ እርምጃ እንዳይወስዱብኝ እድል ላለመስጠት ስል ነው። በበኩሌ በሕይወት እስካለሁ ድረስ ብዙ ልሰራቸው የምችላቸው ብርቅና ድንቅ ስራዎች እንዳሉ ስለማምን መቆይቴን እመርጣለሁ። ሀገሬ ላይ እንደ ማንኛውም ተራ ዜጋ በሰላም ልኖር ባለመቻሌ ወደ ባዕድ ሀገር መሸሽ ግዴታዬ ነበር። የሚያሳዝነው ቤቱ በደልና ደባ ሸሽቼ ከምኖርበት የምድር ዳርቻ ሳይቀር ገስግሶ በመምጣት ላለፉት ሶስት አስርታት ዘመን ጤና እንደነሳኝና እንዳሰቃየኝ ነው። በተለይም የሚኖርበትን ሀገር ባለስልጣናት በመሻረክ ባልፈጸምኩት አንዳች ወንጀል ከከፍተኛ ፍርድ ቤታቸው አስረው አቅርበው ጤነኛውን ሰው ያበርኩ ሰው መሆኔን በመፈረጅ ሰርቼ እንዳልኖር አሰናክለውኛል። ዜናውንም በዓለም ምድር አሰራጭተውታል። እንደዛ ያደረጉ ወገኖች እንደ ወንጀል የሚቆጥሩብኝ ኃጢአት ቢኖር በሀገሬና በሕዝቤ ጎን ቆሜ ወግድ ይሁዳ እንዳለው መታገሌ ብቻ ነው። ይህንንም አቋሜን የፈለጉትን ያድርጉኝ እንጂ እስከ ዕድሜ ማለፊያ ድረስ የምትወው አይደለም። እንደ ግል ሕይወቴ መመሪያ ያደረጉትን መርሆ በመከተል ለምንት እንከ ታረምም ዘትሬኢ ይውህጦ ሀጥ ለጻድቅ ሀጥ የሆነ አረመኔ ሰው ጻድቁ ንጹ ሰው ሰልቅጦ ሲውጠው እያየህ ምን አንዳች አስችሎህ ነው ዝም ብለህ በአርምሞ የምታየው የሚል ሲሆን በበኩሌ እንደ ሰው ከሚደርስብኝ የመንፈስ ወቀሳ ለመዳንና ለመጠንቀቅ ስል ንጹሐኑን ለመታደግ የምምራበት መርሆዬ ነው። ይህም መርሆዬ በእድሜ ሂደት ውስጥ በየዘመኑ ይርገብ ይላላ እንጂ ስጠቀምበት ኖሬ ያለሁ ይህም ዝንባሌ ብቻውን በወንጀለኛነት የሚያስፈርጅ አልነበረም። በአንጻሩም ስንቱ ጎምቱ ጎምቱ ወንጀለኛ በምኖርበት ምድር ላይ አፍጦና አግጦ እያረጠረጠ ሲኖር እኔን ትንሹን ምስኪን ፈልጎ ማንገላታቱ እግዚኦ የሚያሰኝ ዚቅ ነው። ለነገሩማ የተወጋው ቀርቶ ደም የነካው ሞተ ይባልስ የለ። በእርግጥ ላይችል አይሰጠው የሚሉት ትንግርተኛ ታንኪር እንዲህ አይነቱ አጋጣሚ አይደል? በዚህ ማህደረ ድምፅ ውስጥ ሰፍረው የሚገኙ መንታ ግጥሞች አሉ። የእኔ ግለኛ የፈተና ህይወት ። ያስገኛቸው ናቸው። ሁለቱም ግጥሞች የተለያዩ ይዞታዊ ባህሪያት ይኑሯቸው እንጂ ተልዕኳዊ ግባቸው ተመሳሳይ ነው። ብሆንማ ኖሮ የሚለው ቀዳማዊ ግጥም አንድ ግለሰብ ችሎታና አቅም የሌለው በመሆኑ ብቻ በሚደርስበት ጭንቀትና ውጥረት የተነሳ መመከት ባለመቻሉ የሚጸጸትና የሚቆጭ መሆኑን የሚገልጽ ሲሆን ሌላው ደግሞ ደብቴን ምን አስቻለው የሚለው ግጥም ደግሞ ችግርና ፈተና ሲገጥመው የሚመክትበት አቅምና ኬል እያለው ሳይጠቀምበት ቀርቶ ራሱን በራሱ አጨማዶ የሚኖር መሆኑን የሚያሳይ ነው። ይህም ማለት አንደኛው ሰው ለፈተናው የሚመክትበት ኃይል እንዲያገኝ ያለውን ውስጣዊ ተምኔት ሲያሳይ፣ ሌላው ደግሞ ጥበብና ክሂል እያለው ሳይጠቀምበት በመቅረቱ የሚያስወቅሰውና የሚያስተቸው መሆኑን የሚገልጽ ነው። ይህን ተፈጥሯዊ ልዩ ኩነት በሰዎች ሕይወት ላይ እናያለን። ሰውን የፈጠረው አምላኩ ሁሉንም አሟልቶ ቢሰጠው ኖሮ የሰው ልጅ ምንኛ ጅንን ፍጡር በሆነ ነበር። ህቀ አይጸፍቆ መላእክቲከ፣ ሰውን ከመላእክቶች ትንሽ አሳነስከው የተባለው ይፈጸም ዘንድ ይሆን ሙሉነት የጎደለው እንደዛም የተደረገው ይህን የተፈጥሮ ኩነት እጹብ ድንቅ መንክር ግብርከ ብሎ ማለፉ የሚመረጥ ይመስለኛል። እነዚህን ሁለት ግጥሞች በአንድነት ተከታትለው እንዲወጡ ማድረጌ አድማጮቼ የሁለቱንም ይዞታዊ ሀሳቦች እርስ በርስ እያነጻጸሩ እንዲያስተያዩና ውስጣዊ ቅራኔያዊ ነጸብራቃቸውንም እንዲመረምሩ ለማመቻቸት ስል ነው። እንደሚታወቀው ገበሬ መከራውን አይቶ አፈሩን አለስልሶ ዘሩን ዘርቶ በመጨረሻም አዝመራውን አጭዶና ሰብስቦ ካመረተ በኋላ እህሉን ለበላተኛ ያቀርባል። ከዚያ በኋላ የተመጋቢው ተግባር ይሆናል። አጣጥሞ መመገቡ ደራሲም ቢሆን ቃላትን ቀምሮ በግጥምም ሆነ በቅኔ መልክ ካቀረበ በኋላ የቀረበውን ድርሰቱን አጣጥሞ የማዋሃዱ ጉዳይ የአድማጩና የአንባቢው ድርሻና ተግባር ይሆናል። እዚህ ላይ ስለ ግጥሞቹ ይዘታዊ መንፈስ መጠቆም የሚገባኝ ምስጢራዊ ቁም ነገር ቢኖር አቅም ደካማ እኔ በየጊዜው ባጋጠሙኝ የመከራ ወቅቶች ላይ ተፈጥሮብኝ የነበረውን ግላዊ ጭንቀቴንና አድሮብኝ የነበረውን ውስጣዊ ስሜት የሚያሳይ ገሃዳዊ ነጸብራቅ መሆኑን ነው። እንሰማበት ዘንድ በግራና በቀኝ የተከለልን ጆሮች ንቁሃን አድርጎ የምንሰማቸውን ግጥማዊ ተልእኮች ከውስጣዊ ልቦናችን አድርሶ ለፍሬ ያብቃቸው በማለት አጭር መንደርደሪያዬን እቋጫለሁ። ወገኖቼ ሁሉ ግጥሞቹን በነቃ ህሊና ። ካዳመጡ በኋላ ያላቸውን አስተያየት ለመስጠት የየግላቸው መብት የተጠበቀ ነው። አመሰግናለሁ። ኃይሉ ወይም ገሞራው ነኝ። ጤና ይስጥልኝ። ስላልሆን ሳት እንጂ በስጋና በአጥንት በደምና በፀጉር በጥፍና ጅማት ተገነባሁ እንጂ ዝም አልልም ነበር። ከመጠኑ አልፎ ያግፍ ሲደረጅ ንጹሐኑን ወገን አልብቶ ሲፈጅ ወሮ ሲያንገላታ ሲያምስ ሲቀጠቅጥ ሲነዳ በአዋጅ! መቻ ስጠኝ ነበር ሰውን ያህል ፍጡር በአደባባይ ሲገድል አውሬ ወይ ሰው ልጅ አልሆንኩኝም እንጂ በሆንማ ኖሮ የሰማዩን መብረቅ ባለሳት ወደሮ እሰቅለው ነበረ ከራማ አንጠልጥዬ ያኔ ሰው ከርከሮ በእርግጥ አይቀር ነበር እንዲህ አንጀት ያሮ በእርግጥ በሆን ኖሮ የሰማዩን መብረቅ አነጃው ነበረ ካለበት ገብቼ ያንን ነፍሰ ገዳይ በንጹሐኖች ደም እንዲያስጨማለቅ ተምዘግዝጌ ሄጄ ከዚህ ምድር ጥጋት በአክናፈ ደመናት በአየር ስንደቀደቅ አሳየው ነበረ። ያን የጌዋን ቁራጭ የሰው ነፍስ አዋክፎ አጉል ሲመጻደቅ በሆንማ ኑሮ የጳጉሜን ነጎድጓድ አደነቁር ነበር በዶሮ ክንዱ ላይ ማዕበል ለቅቄ አጡዞ የሚያሳብድ አይደለሁም እንጂ በሆንማ ኑሮ ያንን አውሎ ነፋስ አሳየው ነበረ ያንን ነፍሰ ገዳይ የራሱን አሟሟት በደመላሽ ደንደስ እመቃት አውርጄ የተከተው ከዛ አንጦርጦስ ጓያ እንደሰብረው ማሽላ ጠባቂ ማማ ላይ ተሰቅሎ እንደሚያስፈራራው እንዲያወቅ ጠራቂ አሽመድምጃው ነበር ገና ያኔ ድሮ በአሁንማ ኑሮ ጠቢብ ሰው በሆነማ ኖሮ ያ ራስ ነጎድጓድ ከሰማይ የሚበርቅ ስንቱን እኮ ነበር የማስገባው ድባቅ ስንቱን እኮ ነበር የማስገባው ድባቅ ቀጥቅጬ ቀጥቅጬ ጎልጎታ ውርጄ የምከተው እመቅ ከአፈር ከትቢያው ጋር ባንዴ የምደባልቅ ሳልሆን ቀረሁ እንጂ የሰማይ ነጎድጓድ ስንቱን እቡኝ ነበር አቃጥዬ ማነድ ብልትና ደጌ የማወርድ ምድረ ፋይድ ብሆንማ ኖሮ የዚያን ነሐሴ ዶፍ የጳጉሜን ፏፏቴ የክረምቱንም ጎርፍ ስንቱን አረመኔ በሰው የሚጫወት በደባና በግፍ ጠራርጌ ሁሉን በርባሮስ አውርጄ ከዚያ አንጦርጦስ ነበረ መዘብሰብ በትሬንታ ጭኜ ያንን ሁሉ ባንዳ ጠቅልዬ ወስጄ ነበር የማራግፍ እንዲያው ሳላስበው ሰሆኖ ፍጥረቴ የርብ ያህል እንኳ የመርዝ ጠብታ ሳይኖረኝ ሳላገኝ እንዲያ በማጣቴ ልዩ mechanism የሌለው ሆነና ማጥቃት መከላከል የሰው ሰውነቴ እንዳረረ አለ በንዴት ተቃጥሮ ውስጣዊ አንጀቴ ዋናዎቹ ክፍሎች አካል የገላዬ፣ ልቤ፣ ኩላሊቴ፣ ሳምባዬና ቆሽቴ በሆንማ ኖሮ የጢስ አባይን ጎርፍ ጥርሩሁን የሚያፍስ አሳየው ነበረ ጠባጄ ካገር አፍሼ ወስጄ የምጥል በርባሮስ ከነ አዛሄል ጉድጓድ ከነ አዛዝሄል ተባይና ቅንቅን በመስላት ካለበት ከዛ ካንጦርጦስ አይደለሁም እንጂ በሆንማ ኑሮ የጳጉሜን አፈና አሳየው ነበረ ያን ሁሉ ባንዳ እሴቱን ለክቼ ዋጋውን መዝኜ ለሰራው ሙስና እንዲህ እንዳሾፈ መቼ ቆይ ነበር ነፍሰ ገዳይ ሁሉ ሰክሮ በጭቆና ሞጥሟጣ ሞጥሟጣ የሰው ልጅ ምንነት ክቡር ቅዱስ ፍጡር መሆኑን የማይገባው ደንቆሮ ነውና አይደለሁም እንጂ በሆንማ ኑሮ ነደ ነበልባሉን የእሳቱን ኮረንቲ አንጨስጭሼ አንድ እጄ ጠብሼ ቀቅዬ አቅናበን ነበር ግፈኛውን መግዲ በዛው በአደባባይ በጥይት ቀጥቅጦ በሾተሉ አርዶ ንጹሐን ወገንን ባጠፋበት ቦታ እሰጠው ነበረ። በዛው በአደባባይ ዋጋውን ላላቲ አልሆንኩኝም እንጂ በሆንማ ኖሮ አንዳጅ አቃጣዩን ቤንዚን አለያም ጋዝ ወይም ክብረ ሰማይ ስጋ ውስጥ ገብቼ ነፍስ ምጠዘጥዝ አለያም ያንን ድኝ ከአጥንት ጉልጥንት ገብቶ ስር የሚያደነዝዝ መሆንማ ኑሮ ከልብ ስር ገብቶ እንደ በታኛ ሲድ ነፍስ የሚያቅነፈንስ አለዛም ያንን መርዝ ሰጠው ነበረ ተመጣጣኝ ዋጋ ላጠፋቸው ነፍሶች ለፈጸመው መዘዝ አይደለሁም እንጂ ያንን ምረት የለሽ ነፍስ አውልቅ መገኛ ንጹሐንን ገድሎ አረመኔው ባንዳ መች ይችል ነበረ አንዲት ሰዓት እንኳ ጸጉርን አንጨፍሮ ተዝናንቶ የሚተኛ አይደለሁም እንጂ ያንን ምህረት የለሽ ነፍስ አውልቅ መጋኛ ንጹሐንን ገድሎ አረመኔው ባንዳ መቼ ይችል ነበር አንዲት ሰዓት እንኳ ጸጉሩን አንጨፍርሮ ተዝናንቶ የሚተኛ በእጀው እንጂ ለሱ እኔ አለመሆኔ አሳልፎ ሰጪ ወይ እንደ ይሁዳ ወይ እንደ ጲላጦስ ገና ድሮ ነበር ለስራቸው ግፎች ለሰራቸው ግፎች ዋጋውን የሚከፍል ለተጫወተበት በንጹሐኖች ነፍስ አለመሆኔማ ለሱ በጀው እንጂ በሆንማ ሮኬት አደባየው ነበር። የዘርዘሩ እንዳይተርፍ በታትኜ ካዘቅት እስከ ዘላለሙ ድምጥ ማጡ ጥርቶ በንጹሐን ወገን ዳግም ላይጫወት አይደለሁም እንጂ በሆንማ ኖሮ ሳተላይት የሰማይ አሳየውም ነበር። ከምዘግዝጌ ሄጄ ከዚህ ካለሁበት ከምድሩ ጥጋት ላይ ትቢያ አመድ አድርጌ ስቆግነው ስወቃው ትናኝ ቡናኝ ሆኖ በይፋ እንዲታይ ከመቅጽበት አይን የምን ቶዶጋመድ ሆኖ ሲደመሰስ ምንም ሳይቀር ላዋይ አለመሆኔማ በእጅጉ ጠቀመው የሚጣቁን ጠበል አሳየው ነበረ ጋኔኑን አግዝፌ በየአረው ላይ ዋይ ዋይ እያሰኘው ሳስጮኸው የምውል ጽዮንማ ኖሮ ባለ ሰይፍ ወይ እንደ ገብርኤል አርያ ሚካኤል ነበልባሉ ልትሆን የሚተፋው ጦሩ በዝህመ አደንጋው አኮማስሮ የሚገል ካሉበት ገብቼ ከተሸሸጉበት ከግፍ ምሽጋቸው ሰራዊት እሳት ማየት የባንዳ መንጋዎች ምድረ ከሆነ ጋኔል ወለጌውን የውሻ ግፈኞች አይቀልዱም ነበር እንዲያ በሰው ህይወት በስላሴ አምሳል እንደዚያ ሚጥሚጣ ውስጣዊ አካልን ሰርስሮ የሚያናውዝ ጠቅላይ ቢሮ ገብቶ ነርቭ የሚወዘውዝ ምሱን እሰጥ ነበር ዘረኛውን ገዳይ ሆኜ በአደባባይ አፍዞ አደንግዝ ሆኜ በሆን ኑሮ ያንን መድፍነጸር የምድር የሰማያት በአገር የገባውን ዘረኛ ወረችኝ ኔፍሊም መናፍስት እንደተነገረው በኦሪት ዘፍጥረት ዓለም እንዳጠፉት በእርስ በአየሩ ተበይተው ተዋልደው ከሆኑት መላእክት ልውሳን አጋንንት በደመሰስኩ ነበር ለአንዴ ለምን ጊዜም ድራሹን አጥፍቼ ገሃነም የምቀጥ ብሆንማ ኖሮ ድጅጂ ቢኪኒ ጸረ ነፍሳት ቅመም ከበረሃ ፈልቶ ከተማ ውስጥ ገብቶ ብዙሀን ካሉበት ጤና የነሳውን ቢንቢና በረሮ በአንድነት ለማውደም አልተኛም ነበረ መርዤ ለማጥፋት ቀን ሆነ ሌሊትም አይደለሁም እንጂ ብሆንማ ኑሮ TNT አሲድ ባንተ ከተትኩ ነበር እንደ ንፍር ውሃ አካሉን ለማድረግ ብናይ ብትናመድ አይደለሁም እንጂ በሆንማ ኑሮ መዳመጫ ሩሎ ወይም የጣሊያኑን ትልቁን ከባዱን ግዙፉን አሎሎ አሳየው ነበረ ያንን ነፍሰ ገዳይ ከስር አጋድሜ እንደ ቸርችር አስፋልት ከአስራት አግቼ አድርጌ ያመልማሉ። አይደለሁም እንጂ በሆንማ ኑሮ መድፍን ወመሰየት አይደለሁም እንጂ በሆንማ ኑሮ መድፍና መሰየት ኢላማዬ ነበር ያጨካኙ ባንዳ ውሻ ነፍሰ ገዳይ ባንዴ እንዲደመሰስ አይደለሁም እንጂ በሆንማ ኑሮ የሪሞቱ ፈንጂ ስንቶቹን ንጹሐን አስሮና አፍኖ በጭከና ገድሮ አይኖራትም ነበር ራሱን ታፍኖ ይሞታታል እንጂ በትንትኑ ወጥቶ ስጋና አጥንቱ ለቀብ እንዳያመች ለአፈር እንዳይበጅ ቢሆንማ ኑሮ የባህር ውቅያኖስ ደምሳሹን ማይበል አንገላታው ነበር። እሱ እንዳንገላታው የዋሁን ወገኔን ባስፈጸመው ወንጀል ቢሆንማ ኑሮ የፋመ የጋመ ነበልባለ እሳት እፈጃው ነበረ። እያንዳንዱን ገዳይ ፈልጌ ካለበት ተደብቆም ቢሄድ ከገባበት ምሽግ እከውነው ነበር በየደረሰበት አይደለሁም እንጂ በሆንማ ኖሮ ሰይፍና ጎራዴ በጠፋሁት ነበር። ቀንጥሼ፣ ቆርጬ፣ ከትፌ፣ መትሬ ላይም ላላስቀር ሳላስቀር ያንን ነፍሰ ገዳይሽ ጊዜ ጊዜያት እንዴት ለምን አንዴ አይደለሁም እንጂ በሆንማ ኖሮ ያንን ድንጋይ ወፍጮ እሰልቀው ነበር። ነፍስን ከስጋው ጋር በአንድነት እንዲልም እንደ ቸሃ ቆጮ እንዲያ ለመሆኔ በጀውና ዛሬ እንዳሾፈ አለ በነፍሳ ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ ሰልቀው ነበር ነፍሱን ከስጋው ጋር በአንድነት እንድንም እንደ ቸሃ ቆጮ እንዲህ ያለ መሆኔ በጀውና ዛሬ እንዳሾፈ አለ በነፍሳ ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ በሆንማ ኖሮ የመቅደላውን መስ ዛሬውኑ ነበር ካለበት ገብቼ የዘረኛን መንጋ ቀልቡን የማጣድፍ ያንን ነፍሰ ገዳይ የደደቢት ነፍሱን አጭሼ የማሳርፍ በሆንማ ኖሮ የዘንዶ የእባብ መርዝ ጊዜ አልሰጥም ነበር ለዘረኛ መዘዝ መሸገበት ሄጄ ካለበት ገብቼ ቶሎ ምጠዘጥት ነበር ምን ይሆናል ሳልሆን ቀረሁና ቀረ እንጂ ስተግፍ ብሆንማ ኖሮ የኒክለሩን ቃታ የአቶሚክ ቦምቡን በተን የሚመታ ዶጋመዱን ነበር ወዲያው የማደርገው ዘረኛን ወስላታ አለአንዳች ማመንታት አለአንዳች ይቅርታ በሆንማ ኖሮ የዚያችን የንብ መርዝ የውስጥ ነፍሱን ነበር ሰርስሬ ገብቼ እስኪያብድ ምጠዘጥዝ ወንበዴ አጋሚዶን ከህይወቱ መዝገብ ሰርዤ የምደልስ ብሆንማ ኖሮ ጩሜ! ጨርቁን አስወልቄ መሬት አጋድሜ ሾካሜ ከላ ላይ አስምዬ አስፈጥሜ ዋይ ዋይ እስኪል ነበር የምገርፈው ቆሜ። አልሆንኩኝም እንጂ የአጅሬን አኮርባጭ አልያም ያንጅራፍ አለያም አልያም አለንጋ ያበጠ ብሪት አስፈጭ ዘርሬ ነበረ ዘጠና ገርፌ ከልክ የማስገባ ያን ሁሉ አወናባች በሆንማ ኖሮ ያንኮበሯን ቅጠል ዋይ ዋይ አሰኝ ነበር ጭንጭኑን ለብልቤ የባንዳውን ግልገል ጨካኝ ልቡን ነፍሱን በአንድነት ቆጥቁጬ ጥይቱን የማስጥል አይደለሁም እንጂ በሆንማ ኖሮ እጽ አለብላቢት ነድፌ ነበረ ያንሱን ሰጥቼ አስምዬ የምለቀው በሰው ላይ ጫወት በሆንማ ኖሮ ያንን ክብረ ሰማይ አቃጥለው ነበር ልቡ እስኪጠፋ ነፍሱም እስክትጦዝ በጠራራ ፀሐይ ያንን ባንዳ መንጋ ሀገር ያጠፋውን የፈረንጅ ተወካይ ብሆንማ ኖሮ የመናፍስት ጸር ያንን ዕፀ ቆሞር አበነው ነበረ ከሀገራችን ምድር ያንን አረመኔ የበረሃ ጋኔ ብሆንማ ኖሮ ሰፍነግና ሐሞት ለማጥፋት ለማውደም ንጹሐንን ሕይወት ሰበብ የሆነውን የባንዳ ሰራዊት እግተው ነበረ በቅጽበት እንዲሞት። በሆንማ ኖሮ ያንን አብርር ቅጠል አሳድደው ነበር በሀገር ውስጥ እንዳይበቅል ያንን ባንዳ ሁሉ የዘረኞች ጠብደን። በሆንማ ኖሮ የቃጫውን ጅራፍ ሱሪውን አውልቄ ነበር ያለ ምሕረት ዘጠና የምገርፍ በሆንማ ኖሮ መዝሮ በታኙን ያንን ዳይናማይት ያንን ያኛውን ዳይናማይት አስተነፍስ ነበር። ያበጠውን እብሪት፣ ሀገር ህዝብ አጥፊውን የባንዶችን ክሰት በሆንማ ኑሮ የአገሬን በርበሬ ቃሪያና ምጥምጣ ነበረ ገብቼ ከእሱን አቃጥዬ በአፍንጫው በኩል ሰርስሬ መወጣ በሆንማ ኖሮ የቆላ አንተርፋ አሳብጬ ነበር ሆዱን የምነፋ ከበሮ እስኪወጣው ኋላ ለመነረት ለመምታት በይፋ ለምን እንዲህ ያለ ኃይለ ቃል ያለበት ይጽፋል የሚል ሰው ቢኖር ካለንበት ለዛር ተቆርቁሮ የሚጠይቅ ምረት የኔ መልስ ቀላል ነው። መጽሐፍ ያጣቅሳል፣ ደቂቀ ነቢያት ያሉትን ያመጣል። ኦ ሰብ ለምን ትንከት አረምም እንዘት ሬይ ይውህጦ ሀጥ ለጻድቅ ለምን ትላለህ ዝም ማለቱ እኮ ነው። ሀጡ ጻድቁን ሲበላው ሲውጠው ከቶ አይታለፍም። በሆንማ ኖሮ ገብርኤልን መልአክ በሆንማ ኖሮ ሚካኤልን መልአክ አሳየው ነበረ። መናፍስትን ሁሉ ካለበት ገብቼ በሳት ሰይፍ የማኝክ በሆንማ ኖሮ ያንን ፈረሰኛ ያራዳ ጊዮርጊስ እንደ ቢሩታዊት ሲጫወት እያየው በእናት ሀገር የነፍስ በዛች ኢትዮጵያ በብፅዕት በቅድስት በቡርክቷ መንፈስ ምን ያስችለኝ ነበር በሩቅ ሆኖ ማየት ባህል ህይወት ሲፈርስ ከአንዳድሬ ሄጄ እቀጠቅጥ እንጂ የባንዶችን ደንደስ በሆንማ ኖሮ የጣሊያን ድጅኖ አፈራርስ ነበር የዘረኛን አጥር እስኪጠፋ በኖ እቀቅልም ነበር ያን በሙሉ እስኪበስል ተከዝኖ በሆነ ተአምር የላኞችን አይነት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠርኩ በሆነ ተአምር የላኞችን ኃይላት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠርኩ። እንግዲህ ያለብኝ መጠበቅ ብቻ ነው ያችን ዕለተ ፍትህ፣ ያችን የፍርድ ቀን አውድ ላይ አስጥታ እስክታሳይልህ ግን በዚህ ሁኔታ እንዳልኖር አውቃለሁ። አንድ ቀን ገብቼ ከቆራጥ ወገን ጋር አተራምሳለሁ። ነባሩን ቁጭቴን በእርግጥ እወጣለሁ። እስከዚያ ዕለት ግን ዝግጅት አልተውም። የሌዘር ቢም ጥበብ አልያም መሰውር ሳልፈጥርም አልቀርም። በሩቁ የሚገጭ በሩቅ የሚያደባይ ኃይለ ምድር ወሰማይ ሰርቻ ስዘጋጅ ይሆናል ያን ጊዜ ፊት ለፊት ተጋጥመን ይፋ የምንታይ ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም። ባንድ ላይ ይመጣል አንድ ቀን የፍትህ አውድ ቆሞ ፍርድ የሚሰጥበት ሙጃው ከመከሩ ፍሬው ከስናሩ አረሙን ከእህሉ ነጥሮ የሚወርትበት ባህሪው አይደለም ለዚህ ግዙፍ ዓለም በአንድነት መከመር ግርድና ፍሬያት እስከዚያ ድረስ ግን ብርቱና ጠንካራ ስለሆንኩኝ ብቻ ልቆዝም አርምሜ ለፈረንጁ ሳይቀር ሆኜ መጫወቻ እብድ ነው ተብዬ ለደንቆሮ ሁሉ ሆኜ መዘበቻ። አመሰግናለሁ።